ዋናውና አንገብጋቢው ቅድሚያ ሊሰጠው የሚገባው የልብ ንጽህና ነው። ልባችን የሚጸዳውም አላህን ሱብሓነሁ ወተዓላ ብቸኝነት ስንገዛ ረሱልን ሰለላሁ ዐለይሂ ወሰለም ነቢይ መሆናቸውን አምነን መንገዳቸውን ስንከተል የቆሻሻዎች ሁሉ ቆሻሻ ሽርክ ነው፣ ቢድዓ ነው። እነዚህን በሽታዎችና ቆሻሻዎችን ከልብ ቀድሞ ማውጣት ያስፈልጋል። ከዛ በኋላ የአካል ንጽህናው ይከተላል። ይህም የሚሆነው በውሃና ወይም ውሃን በሚተኩ ነገሮች ነው። ስለ ሶላት ከማውራት በፊት ስለ ጠሃራ ያወራሉ ብዙ ጊዜ ዑለሞች። ሶላት የዲን እስላም ሁለተኛው ማዕዘን እንደሆነ ይታወቃል። አንድ ሰው ሙስሊም መሆን አለመሆኑንም የሚለይ ጉዳይ ነው። የዲን እስላም ምሰሶም ነው። የቅያማ ቀንም የሰው ልጆች ከኢባዳ መጀመሪያ አላህ የሚተሳሰበው ስለ ሶላት ነው። ሶላቱ ከተስተካከለ ሌላውን አላህ ሱብሓነሁ ወተዓላ ቀለል ያደርግለታል። ሶላቱ ላይ ችግር ካለ ሶላቱ ተቀባይነት ካላገኘ ሌሎች ስራዎችም ተቀባይነትን አያገኙ። አላህ ሱብሓነሁ ወተዓላ በብዙ የቁርአን አያዎች ሶላትን ጠቅሷል። የሰጋጆችን ምንዳ ነግሯል። ረሱል ሰለላሁ ዐለይሂ ወሰለም የአይን ማረፊያቸው ሶላት እንደነበረ ሐዲስ ላይ ተጠቅሷል። አላህና ባሪያውን የሚያገናኝም ገመድ ነው ሰላት ነው። ይህ ማድረግ ያለው ሰላት ያለ ጦሃራ ተቀባይነት አያገኝም። ጦሃራ ሲኖር ነው። ጦሃራ ብሎ ማለት ነጃሳን ማስወገድ፣ እንደዚሁ ሰላት እንዳንሰግድ የሚያደርጉን ነገሮችን መራቅና መጠንቀቅ ነው። የፍቅህ ዑለማዎች በእያንዳንዱ ክታባቸው መግቢያ ላይ ክታቡ ጣሃራ ብለው ይጀምራሉ። የሰላትን ህግጋት ከመዘርዘራቸው በፊት ስለ ጠሃራ ያወራሉ። ሰላት መስፈርቶች አሏት። ከሰላት መስፈርቶች ዋናውና ትልቁ ሙስሊም ከመሆን ቀጥሎ ማለት ነው ጡሃራ ነው። የልብስ ንጽህና፣ የሰውነትን ንጽህና፣ የምንሰግድበትን ቦታ ንጽህና መጠበቅ ነው። ጡሃራ ማለት ከቋንቋ አንጻር ነባፋ ማለት ነው። የሚታዩ ቆሻሻ ነገሮችን ነጃሳ ነገሮችን ማስወገድ ማለት ነው። ከዑለሞች የቃል አጠቃቀም አንጻር ደግሞ ሰላት እንዳንሰግድ የሚከለክሉን ነገሮችና ነጃሳን ማስወገድ ማለት ነው። ይህ የሚሳካው ውሃን ወይም ደግሞ ውሃ ባሌለበት አሊያ ደግሞ ውሃን መጠቀም በማይቻልበት ጊዜ የውሃ ምትክ የሚሆነውን ተየሙምን ከንያ ጋር በመጠቀም ነው። ክታቡ ጠሃራ ውስጥ የሚዳሰሰው የውጡ አደራረግ፣ የስትንጃ አደራረግ፣ የጀናባ አሰታተብና በምን አይነት ውሃ ውጡ ማድረግ ጀናባን ማውረድ እንደሚቻል ነው። ዲናችን በጥቅሉ የንጽህና ዲን ነው። ውስጣችን ከሽርክ እንድናጸዳ አላህ እንዳዘዘን ሁሉ ልብሳችንን ሰውነታችንም ከነጃሳ ከቆሻሻ እንድናጸዳ ታዘና እንግዲህም የሰው ልጅ ንጹህ ልብስ ሊለብስ የግሉን ንጽህና ሊጠብቅ ይገባዋል። እስላምን በዚህ ይገፋፋል። እዛ ሼኹ ረሂመሁላህ ተዓላ ይላሉ ፈስሉን ፊልሚያሂ ውሃን በተመለከተ እንዳሰሰበት ነጥብ ነው ይላሉ። ወአመ ሰላቱ ፈለሃ ሹሩጡን ተተቀደሙ ዐለይሃ ሰላትማ ከሷ በፊት ሊሟሉ የሚገቡ መስፈርቶችና ቅድመ ዝግጅቶች አሏት ይላሉ። ፈሚንሃ ከሰላት መስፈርቶችና ቅድመ ዝግጅቶች አንዱ አጠሃረቱ ጠሃራ ነው ይላል። ከማ ቃለ ነቢዩ ልክ ነቢዩ እንዳሉት ላ የቅበሉ ላሁ አላህ አይቀበልም ሰላተን የተኛውንም ሰላት ቢገይሪ ጡሁሪን ያለ ጡሃራ ሙተፈቁን አለይህ ቡኻሪና ሙስሊም ዘግበውታል። ጡሃራ ብሎ ማለት ቅድም እንዳልነው ከቋንቋ አንጻር ከቆሻሻ ነገር ራስን ማጽዳት ማለት ነው። እዚህ ግን የተፈለገው ሰላት እንዳንሰግድ የሚከለክሉን ነገሮችን ከሰራን ማስተካከል፣ ውዱ የሌለው ሰው ውዱ ማድረግ ማለት ነው። እንደዚሁ ሰውነታችን ላይ ልብሳችን ላይ እንሰግድበት ቦታ ላይ ያለን ነጃሳ ማስወገድና ከነጃሳ መጠንቀቅ ማለት ነው። ጠሃራ የሶላት መስፈርት ለመሆኑ ማስረጃው የነቢዩን ሰለላሁ ዐለይሂ ወሰለም ንግግር አቅርበዋል። ላ የቅበሉላህ አላህ አይቀበልም ሰላተን የተኛውንም ሰላት ቢገይሪ ጡሁሪን ያለ ጡሃራ ነው። ውዱእ ያሌለው ሰው ውዱእ ሳያደርግ ማለት ነው። ጀናባ ላይ ያለ ሰው ጀናባውን ሳያወርድ አላህ ስብሓነሁ ወተዓላ ሶላቱን አይቀበለውም። ወመን ለም የተጠሀር ጡሃራ ያላደረገ ሰው ያልጸዳ ሰው ሚነል ሐደስ አልአክበር ከትልቁ ሐደስ ወልአስገር እንዲሁ ከትንሹም ሐደስ ወነጃሰ እንደዚሁ ከነጃሳ ራሱን ያላጸዳ ሰው ፈላ ሶላተ ለሁ ሶላት የለውም ይላሉ። ከሐደስ ራሱን ያላጠራ ሐደስ ብሎ ማለት ሰው ልጅ ላይ የሚከሰቱ ሶላት እንዳይሰግድ የሚያደርጉ ነገሮች ማለት ነው። ውዱ የሚያጠፉ ነገሮችን ማድረግ፣ ሽንት መስናት መሰል ነገሮች ሐደት ይባላሉ። ሐደት ደግሞ ለሁለት ይከፈላል። አልአክበር ትልቁ ሐደት ጀናባ፣ እንደዚሁ ሐይድ መሰል ነገሮች ናቸው። አስገር ማለት ደግሞ ውዱ እንድናደርግ የሚያስገድዱን ነገሮች ውዱ ማጥፋት ማለት ነው። እነዚህ ሁለቱን ያላስወገደ ሰው ወነጃሰ እንደዚሁ ከነጃሳ ያልጠራና ከነጃሳ ያራቀ ሰው ፈላ ሶላተ ለሁ ሶላት የለውም። ውዱ ሲያደርግ ቢሰግድ ነጃሳ ለብሶ ወይም ነጃሳ ላይ ቆሞ እያወቀ ቢሰግድ ሰላቱ ተቀባይነት አይኖረውም። ውዱ እንዳሌለው እያወቀ የሚሰግድ ሰው አላህን ስብሓነሁ ወተዓላ እንደተዳፈረ ይቆጠራል። አልፎ ሁሉ በአቡ ሐኒፋ ረሒመሁላህ ተዓላ መዝሀብ መሰረት ኩፍር ደረጃ ሁሉ የሚያደርስ ነው፣ በዲን ማሾፍ ስለሆነ ማለት ነው። ውዱ እንዳሌለን እያወቀን ወደ ሰላት መግባት ተገቢ አይደለም። ቀድመን ልብሳችን ልናጸዳ ምንሰግድበትን ቦታ ልናጸዳ፣ ውዱአችንን ልናስተካክል፣ መታጠብ ካለብንም ቀድመን ልንታጠብ ይገባናል። ወጠሃረቱ ነውዓኒ ጠሃራ ሁለት አይነት ነው። የጠሃራ አደራረግ መንገድ ሁለት ነው ይላሉ። አሐድሁማ አንደኛው አጠሃረቱ ቢልማ በውሃ ራስን ማጽዳት ነው። ወህየል አስሉ አስሉም ይሄ ነው። በመሰረቱ ጠሃራ የሚገኘው ለሰላት ራስን ማዘጋጀት የሚቻለው በውሃ ነው። የዚህ ምትኩ ደግሞ በመሰረቱ ውሃ ከሆነ ምትኩ ተየሙም ነው። ወደፊት ስለ ተየሙም በሰፊው ይዳሰሳል። ፈኩሉ ማኢን የተኛውም ውሃ ነዘለ ሚነ ሰማኢ ከሰማይ ከደመና የወረደም ይሁን አው ነበዐ ሚነል አርዲ ከምድር የፈለቀ ወይም የመነጨም ይሁን ፈሁወ ጠሁሩን ንጹህ ነው፣ ጡሃራ ነው። ውሃ ከሆነ ኬትም ይምጣ ውሃ የምለውን ስያሜ እስከያዘና ንጹህ እስከሆነ ድረስ ጡሃራ ነው። ዩጠሂሩ ሚነል አህዳሲ ጀናባን ማስወገድ ይቻላል። በሱ ውዱ ማድረግ ይቻላል። አኽባሲ ቆሻሻንም በሱ አጥቦ ማስወገድ ይቻላል። ይህን ውሃ እስከሆነ ድረስ ይህ አይነት ውሃ ብቻ ተብሎ አይገደብም። ውሃ ከሆነ ከጉድጓድም የወጣ ይሁን ከወንዝም የተቀዳ ይሁን ከኩሬ ላይም የተወሰደ ይሁን ከሰማይ የወረደም ይሁን ውሃ ከሆነ ውሃ ነው። ولو تغير لونه መልኩን ካቢቀየር أو طعمه ጣዕሙን ካቢቀየር أو ريحه ሽታውም እንኳ ቢቀየር بشيء طاهر ጡሃራ በሆነ ነገር ውሃ እስከሆነ ድረስ ኬትን መምጣ መጠቀም ይቻላል። ውሃው ጣዕሙ ወይም ሽታው ወይም ከለሩ እንኳ ቢቀየር በጡሃራ ነገር ውሃ ላይ ሻይ ቢቀላቀልበት ውሃ ላይ ቡና ቢቀላቀልበት ውሃ የምለውን ስያሜ ካላሳጣው ጡሃራ ነገር ከሆነ እሱ ላይ የተቀላቀለው ምንም ችግር የለውም መጠቀም ይቻላል። ከማ ቃለ ነቢዩ ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ኢነል ማአ ጠሁሩን ውሃ ጡሃራ ነው። አላህ ሲፈጥረው ውሃን ጡሃራ አድርጎ ነው የፈጠረው። ላ ዩነጅሱሁ ሸይ ምንም ነገር ውሃን አይነጀሰም ብለዋል። ረዋሁ አህሉ ሱነን የሱና ዘጋቢዎች በሙሉ ጠቅሰውታል። ወሁወ ሰሒሁን ሐዲቱም ሰሒሕ ነው ይላሉ። ይህ ሼኹ ረሂመሁላህ ተዓላ ጡሃራ በምን እንደሚደረግ የሚጠቅሱበት ነጥብ ሲሆን ያለ ጡሃራ ሰላት እንዳሌለ ጠቅሰናል። ጡሃራ የምለው አገላለጽ ለእስትንጃ ብቻ የሚረዱ ሰዎች አሉ። እስትንጃ ከጡሃራ አንዱ ነው እንጂ ጡሃራ እስትንጃ ብቻ ማለት አይደለም። ሰውነታችን ከተነጀሰ ገላን መታጠብ ተጠሁር ይባላል፣ ጡሃራ ማድረግ ይባላል። ውዱ ያሌለው ሰው ውዱ ቢያደርግ ጧሃራ አደረገ ይባላል። ከጀናባ የታጠበ ሰው ጧሃራ አደረገ ይባላል። እዘን ለሶላት የሚደረግ ዝግጅትና ንጽህና በሙሉ ጧሃራ በሚለው ይካተታል። ቤተኛውም ውሃ ጧሃራ ማድረግና ለሶላት መዘጋጀት ይቻላል። በዚህ አይነት ውሃ ብቻ ነው መጠቀም የሚቻለው አይባልም። ወይም ደግሞ እንዲህ አይነትን ውሃ መጠቀም አይቻልም አንልም መነጀሱ እስካልታወቀ ድረስ የውሃው ሽታው፣ መልኩ፣ ጣዕሙ፣ ከለሩ በጡሃራ ነገር ከተቀየረ መጠቀም ይቻላል አይቻልም በዑለሞች መሃል ኺላፍ አለበት። ያኔ ውሃ ላይ ሻይ ቢቀላቀልበት ወይም ወተት ቢቀላቀልበት ወይም ጭማቂ ቢቀላቀልበት በዚህ ውሃ መጠቀም ይቻላል አይቻልም በዑለሞች መሃል ኺላፍ አለበት። ላኪን ሰሒሁ መልኩ፣ ሽታው፣ ጣዕሙ የተቀየረው በጡሃራ ነገር እስከሆነና ውሃ የምለውን ስያሜ እስካላሳጣው ድረስ መጠቀም ይቻላል። ውሃ የምለውን ስያሜ ካሳጣውና እሱ ላይ የተጨመረው ነገር ከውሃው በልጦ ከተገኘ የሚያየው ሰውም ውሃ አይደለም ካለ ይህኔ መጠቀም አይቻልም። አላህ ውሃን ተጠቀሙ ነው ያለው። ሌላ ፈሳሾችን ጧሃራ የሆኑ ነገሮችን ተጠቀሙ አላለም። ውሃ ካጣችሁ ተየሙም አድርጉ ነው ያለው። እዚህ ውሃ ላይ ንጹህ ነገር ጧሃራ ነገር ከተቀላቀለበት ውሃ የሚለውን ስያሜ ካላሳጣው ሰዎች ውሃ ነው ብለው ካሉ መጠቀም ይቻላል። ከውሃው በልጦ ከተገኘ ግን ውሃ አይደለም ካሉ ግን ሰዎች በተለምዶ ውሃ አይደለም የሚባል ከሆነ መጠቀም አይቻልም። ውሃ ላይ ሌላ ነገር ከተቀላቀለበት በጭራሽ መጠቀም አይቻልም የሚሉ ዕለሞች እንዳሉ ሆነው ማለት ነው። ለዚህም ሼኽ አልእስላም ረሒመሁላህ ተዓላ ይላሉ አማ መስአለቱ ተገይሩ ልማኢ አልየሲሪ አው ልከሲሪ ቢጣሂራት كالإشنان والصابون والسدر والتراب والعجين وغير ذلك مما قد يغير الماء إلى آخر كلامه القول بصحة التطهر به ውሃ ትንሽም ይሁን ብዙ በጡሃራ ነገር ከተቀየረ ጡሃራ ነገር ተቀላቅሎበት መልኩ፣ ሽታው፣ ጣዕሙ ከተቀየረ ለምሳሌ በሳሙና ወይም ደግሞ በአፈርና እንደዚሁ ሊጥ ነገር ገፍቶበት ቢቀየር እንዲህ አይነቱን ውሃ ለውጡ ለጠሃራ መጠቀም ይቻላል አይቻልም የሚል በዑለሞች መሃል ኺላፍ አለበት። ላክን ሰሒሁና ራጅሑ መጠቀም ይቻላል የሚለው ነው። ምክንያቱም الله سبحانه وتعالى وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا سعيدا طيبا بلو على فلم تجدوا ماء يملو نكرانو وها خلاص الله بتقول وها نيالو عندها ينسوها تبلو استثناء الدرق مسوج وها نوبلو كامنو متكام يشلالو اسكال تنجس درس طعمو وين ملكو وين شتاو نجاسا قبتو بس كهونه يتكيرو يعلم خلاف ውሃው ይነጀሳል። ትንሽ ነጃሳ ግን ውሃው ላይ ከተቀላቀለበት መልኩን፣ ጣዕሙን፣ ሽታውን ካልቀየረው ይነጀሳል አይነጀስም በዑለሞች መሃል ኺላፍ አለበት። ውሃው በጣም ብዙ ሆኖ ትንሽ ነጃሳ ውሃው ላይ ተቀላቅሎ ወይም ጣዕሙን ወይም ሽታውን ወይም መልኩን ካልቀየረው አሁንም ቢሆን ራጂሑ የዑለሞች ትክክለኛው አስተያየት መጠቀም ይቻላል የምለውን ነጃሳ ውሃ ላይ መግባቱ ብቻ ውሃውን አይነጅሰውም ወይም ጣዕሙን ወይም ሽታውን ወይም መልኩን ከቀየረው ነው ተነጅሷል የሚባለው። እዚህም ነው ሼኹ ቀጥለው ያሉ ፈኢን ተገየረ አሐዱ አውሳፊሂ የውሃ ከመገለጫዎቹ መሃል አንዱ ከተቀየረ ቢነጃሰቲን በነጃሳ ነገር ከሆነ የተቀየረው ፈሁወ ነጅሱን ይህኔ ውሃው ነጃሳ ነው እንላለን። የጅቡ ኢጅቲናቡሁ ይሄን ውሃ መራቅ አለመጠቀም ግዴታ ይሆናል። የውሃ ሶስት መገለጫዎች አሉት፣ ሽታ፣ ከለርና ጣዕም ናቸው። ከነዚህ ከሶስቱ አንዱ በነጃሳ ነገር ከተቀየረ ውሃውን መራቅና አለመጠቀም ግዴታ ይሆናል። በጦሃራ ነገር ከሆነ የተቀየረው ውሃ የምለውን ስያሜ ካላሳጣው መጠቀም ይቻላል። ይህ እንዳለ ሆኖ ውሃን ለሶስት የሚከፍሉ አንዳንድ ዑለሞች አሉ። ጣሂር እና ወነጅስ የሚሉ ማለት ነው። ጠሁር ብሎ ማለት ራሱም ንጹህ የሆነ ሰዎችም ለጦሃራ ሊጠቀሙት የሚችሉ ሲሉ ጣሂር ብሎ ማለት ደግሞ ራሱ ንጹህ የሆነ ላኪን ሰዎች ሊጠቀሙበት የማይችሉ ይላሉ። ሶስተኛው ነጃሳ ነው። ላኪን ትክክለኛው አካሄድ ውሃ ሁለት አይነት ነው፣ ጧሃራና ነጃሳ ብቻ ሆነ ያለው። እነሱ ጣሂር የሚሉት ሰው የተጠቀመበት፣ ሙስተዕመል የሚሉት ውሃ አለ፣ ሰው የተጠቀመበት ውሃ ማለት ነው። እንደዚሁ ደግሞ ጧሃራ ነገር የተቀላቀለበትን ውሃ ጣሂር ነው እንጂ ጠሁር አይደለም ይላሉ። በዚህ ውዱ ማድረግ አይቻልም። ራሱ ጧሃራ ነው፣ ሌላ ነገር ግን መገልገል ይቻላል ይላሉ። ላኪን ራጅሑ ውሃው ጧሃራ እስከሆነ ድረስ መጠቀም ይቻላል። ሄደን ውዱእ ማድረግ፣ ጀናባን ማውረድ፣ ነጃሳን ማስወገድ የሚገባው በውሃን ውሃን መጠቀም እየቻለ ውሃን ትቶ ተይሙም ያደረገ ሰው አሊያ ደግሞ ሳይጠቀም የሰገደ ሰው አላህ ዘንድ ሱብሓነሁ ወተዓላ ይጠየቃል። ዑለሞች በሙሉ ሰላት የሚሰግድ ሰው ውሃን መጠቀም እንዳለበት ዑድር ካሌለው በስተቀር ውሃን ተጠቅሞ ውዱእ ማድረግ ጀናባውን ማስወገድ ግዴታ እንደሚሆንበት ይስማማሉ። ቀጥለው ሼኹ ይላሉ ወልአስሉ ፊል አሽያኢ አጠሃራ በመሰረቱ ሁሉም አላህ የፈጠራቸው ነገሮች ጠሃራ ናቸው። ወልኢባሃ መጠቀሙም ይፈቀዳል በመሰረቱ ሁሉም ነገር ጠሃራ ነው። በመሰረቱ ሁሉም ነገር ሐላል ነው። ሐራም የሆኑና ነጃሳ የሆኑ ነገሮችን ሸሪዓችን ነጥሎ አውጥቷቸዋል። አብዛኛው ነገር ጠሃራ ነው። አብዛኛው ነገር ሐላል ነው። ሐራም የተባሉ ነጃሳ የተባሉ ነገሮችን ሸሪዓችን ነግሮናል። ሰው ልጆች የሚገለገሉባቸው ነገሮች በሙሉ በመሰረቱ ጡሃራ ናቸው፣ በመሰረቱ ሐላል ናቸው። ሐራሞች ውስን ናቸው፣ ነጃሳ ነገሮች ውስን ናቸው። ይሄን ይሄን ይሄን ነጃሳ ተጠንቀቁ ተብሎ ተነግሮና ፈኢዛ ሸከል ሙስሊሙ አንድ ግለሰብ ከተጠራጠረ ፊ ነጃሰቲ ማኢን አንድ ውሃ ነጃሳ ነው አይደለም ብሎ ከተጠራጠረ አው ተውቢን እንደዚሁ አንድ ልብስ ጦሃራ ነው ነጃሳ ብሎ ከተጠራጠረ አው ቡቃዕቲን ወይም አንድም ቦታ ጦሃራ ነው ንጹህ ብሎ ከተጠራጠረ አው ገይሪሃ ወይም ማንኛውም ነገር ጦሃራ ነው ነጃሳ ነው ብሎ ከተጠራጠረ መልሱ ምንድነው? ፈሁወ ጣሂሩን ይህ ነገር ጦሃራ እንደሆነ ሊያቅ ይገባዋል። ምክንያቱም በመሰረቱ ሁሉም ነገር ጦሃራ ነው። በመሰረቱ ሁሉም ነገር ሐላል ነው። ነው አላህ ሱብሓነሁ ወተዓላ ምድር ላይ ያለን ነገር በሙሉ ለእናንተ ፈጠርኩላችሁ ብሏል። እነሆ የሰው ልጆች ሊጠቀሙት የሚችሉ ነገር ቢሆን እንጂ ለእናንተ ፈጠርኩላችሁ አይል። ውሃ በመሰረቱ ጦሃራ ነው። ሲነጀስ ካየን መነጀሱን እርግጠኛ ከሆንን እንጂ የማናውቀውን ውሃ የሆነ ቦታ ላይ ብናገኝ ጦሃራ ነው ነጃሳ ነው ብለን ብንጠራጠር መልሶ ምንድነው? ጦሃራ ነው። በመሰረቱ ሁሉም ነገር ሲፈጠር ጦሃራ ስለሆነ ነጃሳ የሆኑ ነገሮች አሉ። አላህ ይህ ይህ ሲቀር ብሎ ነግሮናል። ቁል ላ አጅዱ ፊማ ኡሂየ ኢለየ ሙሐረመን ዐላ ጣኢሚን የጥዕሙሁ ኢላ አን የኩነ መይተን ነው እኔ አላህ Subhanahu Ta'ala የሰው ልጆች ላይ ሐራም ያደረገውን ነገር አላገኘሁም የሞተ ነገር ካልሆነ በስተቀር ከርከሮ ካልሆነ በስተቀር ከአላህ ውጪ ያለ አካል ስም ተጠርቶ የታረደ ነገር ካልሆነ በስተቀር ብሏል። ውስን ነገሮችን ነው አላህ ሐራም ብሎ ነጥሎ ያወጣው። ሆኖም በመሰረቱ ሁሉም ነገር ጦሃራ ስለሆነ አንድ ነገር ላይ ከተጠራጠረን በቂ የሆነ ተጨባጭ የሆነ ማስረጃ ካሌለን በመሰረቱ ጦሃራ ነው፣ በመሰረቱ ሐላል ነው እንላለን። ጥርጣሬውን እንተዋለን ማለት ነው። አው ወይም ደግሞ ተየቀነ ጠሃረተ ጦሃራ እንዳለው ውዱ እንዳለው በጀናባ እንደታጠበ እርግጠኛ ከነበረ በኋላ ወሸከ ፊል ሐደሲ ከዛ በኋላ ውዱ አጥፍቻለሁ እንዴ መታጠብና ውዱ ማድረግ ግዴታ የሚያደርግ ነገር ሰርቻለሁ እንዴ ብሎ ከተጠራጠረ فهو ጣሂር መልሶ ምንድነው ጦሃራ ነው እሱ ውዱ አድርጎ ነበረ ውዱ እንዳደረገ እርግጠኛ ነው ከጊዜ በኋላ ግን ውዱ አጥፍቻለሁ አላጠፋሁም አፍርሻለሁ አላፈረስኩም ብሎ ከተጠራጠረ መልሶ ምንድነው ውጡ አለ ነው። የተነጀሰን ልብስ እንዳጠበው እርግጠኛ ከሆነ በኋላ ከዛ በኋላ ተነጅሷል አልተነጀሰም ብሎ ቢጠራጠር ግልጽ የሆነ ማስረጃ እስካላገኘ ድረስ ልብሱ ጡሃራ ነው እንላለን። በመሰረቱ ሁሉም ነገር ጡሃራ ነው፣ ሁሉም ነገር ሐላል ነው ስላለን ማለት ነው። የዚህ ማስረጃው ምንድን ነው ከተባለ ለቀውሊሂ ነብዩ ሰለላሁ ዐለይሂ ወሰለም ስላሉ ፊ ረጁሊን ዩኸየሉ ኢለይሂ የጅዱ ሸይአ ፊ ሶላ ሶላት እየሰገደ ሳለ ውዱ እየፈረሰበት የሚመስለው ሁሌ የሚጠራጠርን ሰው አስመልክተው ነቢዩ صلى الله عليه وسلم ምን ብለዋል? لا ينصرف ከሶላቱ እንዳይወጣ ሶላቱን አቋርጦ እንዳይሄድ حتى يسمع صوتا ውዱ ያፈርሳል ብሎ የተጠራጠረውን ነገር ድምፁን እስካልሰማ أو يجد ريحا ወይም ደግሞ ሽታ እስካልሸተተው ድረስ ከሶላቱ እንዳይወጣ ይላሉ። ሙተፈቁን ዐለይሂ ቡኻሪና ሙስሊም ዘግበውታል። ይህ ነው መሰረቱ። ለዛን ውዱእ አድርጎ ሸርጡን አሟልቶ ሰላት ውስጥ ገብቶ እየሰገደ ሳለ ውዱእ የጠፋ አልጠፋም ከታች ትንፋሽ ወጣ አልወጣም ብሎ ቢጠራጠር የጠረጠረውን ነገር በድምፅ እስካልሰማው ድረስ አሊያ ደግሞ በሽታ እስካላረጋገጠ ድረስ ሶላቱን ቆርጦ እንዳይወጣ ይላሉ። ሽታም ላይኖረው ድምፅም ላይኖረው ይችላል። መከሰቱን እርግጠኛ እስካልሆነ ድረስ አይውጣ ብለው ምሳሌ ያቀረቡት ነው። በተለያዩ ጉዳዮች ላይ እርግጠኛ ካልሆነና ተጨባጭ ነገር ካሌለ በስተቀር ለጥርጣሬ ብቻ ተብሎ እርግጠኛ የሆነበትን ነገር አንተውም ማለት ነው። አንድ ልብስ ጦሃራ ነው ንጹህ ነው ብለን ከተጠራጠረን በመሰረቱ ጦሃራ ነውና ጦሃራ ይሆናል ማለት ነው። ላክን ጥንቃቄ ማድረግ ያስፈልጋል። ይሄን ብቻ በጥቅሉ በመያዝ ልባችን ተነጅሷል ብሎ እያመዘነ ይሄን ማድረጉ ተገቢ አይደለም። ላክን ጦሃራ እንደሆነ እርግጠኛ ነበረን፣ ኋላ ላይ ጥርጣሬ መጣ፣ ጦሃራ ነው እንላለን። ከዚህ ቀጥለው ሼኹ ረሂመሁላህ ተዓላ ምን አሉ? ባቡል አንያ መገልገያ እቃዎችን በተመለከተ የምንዳሰስበት ነጥብ ነው ይላል። እንጦሃራ ማድረግ፣ ውዱ ማድረግ፣ ጀናባን መታጠብ ግዴታ ከሆነ የሰው ልጆች እነዚህን ግዴታዎችን ለመወጣት እቃ መጠቀም ያስፈልጋቸዋል። በአጠቃላይ የሰው ልጆች የሚጠቀሟቸው እቃዎችን በተመለከተ ሸሪዓችን ምን ይላል የምለውን ስናይ ወጀሚዑል አዋኒ ሙባሐ እቃዎች በሙሉ ሐላልና የተፈቀዱ ናቸው ኢላ አንየተ ዘሀቢ ወልፊዳ ከወርቅና ከብር የተሰሩ እቃዎች ሲቀሩ ከወርቅና ከብር የተሰሩ እቃዎች ሲቀሩ ወማ ፊሂ ሸይኡን ሚንሁማ እንደዚሁ ሙሉ በሙሉ ከወርቅ ወይም ከብር እንኳ ባይሰራ ወርቅና ብር ተቀላቅሎበት ከሌላ ነገር የተሰራ እቃም መጠቀም ይከለከላል። ኢለል የሲረ ሚነል ፊደቲ ሊልሓጀ ነገር ግን ብር በትንሹ ያለበት እቃን ግን መጠቀም ችግር የለውም ለልሃጀ አስፈላጊ ሆኖ ከተገኘ ይላሉ። ይህን ነጥብ ከጧሃራ አስከትለው መጥቀሳቸው ሼኹ ረሂመሁላህ ተዓላ ውዱእ ለማድረግ ጀናባን ለመታጠብ የሚሆን እንደዚሁ ለቤት አገልግሎት እቃዎችን ስንጠቀም ሸሪዓ የሚፈቅደውና የማይፈቅደውን ለይተን ማወቅ እንዳለብን ለማሳሰብ ነው። በመሰረቱ ከላይ እንደተጠቀሰው ሁሉም ነገር ሐላል ነው። ከዚህ የቤት መገልገያዎች ከፕላስቲክ የሚሰሩ ከብረት የሚሰሩ ከሸክላ የሚሰሩ ሁሉንም መጠቀም ይቻላል። ላኪን ውስን ሸሪያችን የከለከለን እቃዎች አሉ። ይህም ወርቅና ብርን ነው። ከወርቅና ብር የተሰራን እቃ ለሁሉም አይነት አገልግሎት ነው መጠቀም የማይቻለው ወይስ ለመብላትና ለመጠጣት ብቻ ነው? በዑለሞች መሃል ኺላፍ አለበት። ይህ ኺላፍም የተፈጠረው ቀጥሎ ያለውን ሐዲስ ዑለሞች በተለያየ መልኩ በመረዳታቸው ነው። ሐዲቱም እንደሚከተለው ነው። ለቀውሊ ሰለላሁ ዐለይሂ ወሰለም የወርቅና የብርን ዕቃ መጠቀም አይቻልም እነሆ ነብዩ ስላሉ ምን አሉ ሰለላሁ ዐለይሂ ወሰለም ላተሽረቡ እንዳትጠጡ ፊ አንየቲ አዘሀብ ከወርቅ በተሰራ ዕቃ ወልፊዳ እንደዚሁ ከብርን በተሰራ ዕቃ እንዳትጠጡ ወላ ተእኩሉ ፊ ሲሓፊሃ ከወርቅና ከብር በተሰሩ ትሪዎችና ሰሃኖችም አትመገቡ አሉ ፈኢነሃ እነሆ ወርቅና ብር ለሁም ፊ ዱንያ ለእነሱ ለካፍሮች ነው አዱንያ ላይ ወለኩም ፊል አኺራ አኺራ ላይ ግን ለእናንተ ብቻ ነው አሉ። ሙተፈቁን ዐለይሂ ቡኻሪና ሙስሊም ዘግበውታል። በዚህ ሐዲስ መሰረት ነቢ ሰለላሁ ዐለይሂ ወሰለም ከወርቅና ከብር የተሰራን ዕቃ ከልክለዋል። ያክን ዑለሞች በዚህ ሐዲስ ነቢ ሰለላሁ ዐለይሂ ወሰለም የከለከሉት ከወርቅና ብር የተሰራን ዕቃ ለምግብና ለመጠጥ መጠቀምን እንጂ ለውዱ መጠቀምን ለሌላ ነገር መጠቀምን አያካተተም የሚሉ ዑለሞች አሉ። ሌሎች ደግሞ ለመብላትና ለመጠጣት ከተከለከለ ውጡ ለማድረግና ጀናባን ለመታጠብም ቢሆን ወርቅና ብርን መጠቀም ይከለከላል ባይ ናቸው። ሐዲሱ በግልጽ እንደሚታየው የሚመለከተው መብላትና መጠጣትን ብቻ ነው። ላክን ውጡንም ማድረግ እዚህ ውስጥ ይገባል የሚሉ ዑለሞች አሉ። خلاف ያለበት مسألة ላይ መጠንቀቅ ነው። ላክን እንደ ማስረጃ ጥንካሬ ይህ የሚመለከተው መብላትና መጠጣትን ነው። ከዛ ውጭ ያሉ ነገሮችን ቢጠቀሙበት ችግር የለም ነው። በመሰረቱ ወርቅን ማጌጥ ለሴት የተፈቀደ ነው። ብር ለወንዶች ይፈቀዳል። ወንድ ወርቅን እንዳይጠቀም ነቢ ሰለላሁ ዐለይሂ ወሰለም በግልጽ ከልክለዋል። እዘን ከወርቅ የተሰራን እቃ መጠቀም አይቻልም በሚለው ከሄደን በምንም መልኩ በሲኒ መልኩም የሚሆን በሰሃን መልኩም የሚሆን እንደዚሁ ለወንዶች በእስክርቢቶ መልኩ የሚሆን በሰዓት መልኩ የሚሆን መጠቀም አይቻልም ወርቅን። አማ በቀለበት መልኩ በጌጥ መልኩ ለሴቶች መጠቀም ይቻላል። የብርን በተመለከተ ሴቶች እንደፈለጉ ማጌጥ ይችላሉ። ወንዶች የብርን ቀለበት መጠቀም ይችላሉ። ከዚህ በተጨማሪ እቃ በተሰበረበት ጊዜ ከብር የተበየደ አሊያ ደግሞ ብርን የተቀባን እቃ መገልገል እንደሚቻል ዕለሞች ተናግሯል። እነሆ ነቢዩ ሰለላሁ ዐለይሂ ወሰለም ይጠቀሙት የነበረ እቃ ተሰብሮ በትንሹ በብር ተበይዶ እንደነበረ ሐዲስ ላይ ተጠቅሷል። እን ከወርቅና ከብር በተሰራ እቃ መብላት ሐራም ነው፣ ገልጽ ነው፣ የተከለከለ ነው፣ አይቻልም። ለሌላ መጠቀም ይቻል አይቻልም በዕለሞች መሃል ኺላፍ አለበት። ሴቶች ወርቅን ማጌጥ እንደሚችሉ ዕለሞች ይስማማሉ። ከጊዜ በኋላ አንዳንድ ኺላፍ የፈጠሩ ዕለሞች ቢኖሩ ወንዶች የብር ቀለበት ማድረግ እንደሚችሉ ዕለሞች ይስማማሉ። ሀዳ ወላሁ ተዓላ አለም። የዛሬ ደርሳችን በዚህ ያበቃል። ወላሁ አለም። ሰላም አለይኩም ወረሕመቱላህ ወበረካቱ።